سورة حاقة مكية وآياتها ثنتان وخمسون آية سورة حاقة نبي صلى الله عليه وسلم ودى مدينة كما سدد በፊት ከተወረዱት ምዕራፎች መካከል አንዱ ያለች ሰለላሁ ዐለይሂ ወሰለም መላክ በፊት የነበሩ ነብያትን ያስተባበሉ እንደ አድና ሰሙድ ያሉ ቀጥሎ ደግሞ እንደ ፈርዖን በኑህ አለይሂ ሰላም ጊዜ ያስተባበሉ ሰዎች በምን እንደጠፉ ከዛ በኋላ ጥሩምባ ተነፍቶ ሰማያት ምድር እንደዚሁ እንዴት እንደሚንኮታኮቱ ከዛ በኋላ ደግሞ ሰዎች ኪታባቸውን በቀኝ እጃቸው የሚቀበሉና ኪታባቸውን በግራ እጃቸው የሚቀበሉ ሰዎች እንዴት እንደሚናገሩ ይሄንን ትነግረናለች። ቀጥሎ ደግሞ ስለ ቁርአን ማለት ነው ከአላህ ስብሐነሁ ወተዓላ ዘንድ የተወረደ መሆኑን የነብዩ ሰለላሁ ዐለይሂ ወሰለም ፍብረካ እንዳልሆነ ሌሎች እንደሚከሷቸው ሌሎች በሳቸው ላይ ውሸት እንደሚቀጣጥፉት እንዳልሆነና ከአላህ ስብሐነሁ ወተዓላ የሆነ ወህይ እንደሆነ ትነግረናለች። بسم الله الرحمن الرحيم الحاقة ما الحاقة وما أدراك ما الحاقة كذبت ثمود وعاد بالقارعة إلى الحاقة እውነተኛይቱ እርግጠኛይቱ ይላል ሐቃ ማለት ይሄ ነው አልሐቃ ማለት እውነተኛይቱ እርግጠኛይቱ ማለት ነው በቋንቋ ደረጃ መልሐቃ ይላል አላህ መልሐቃ አልሐቃ ሲባል ምን አሳወቀ፣ ምን ተረዳህ፣ ምን ተገነዘብክ ይላል። አልሐቃ ይልና መልሐቃ አለ። ወማ አድራከ መልሐቃ። አልሐቃ ሲባል ምን አሳወቀህ፣ ምን ተረዳህ፣ ምን ተገነዘብክ። ከዘበት ሰሙድ ወዓዱን ቢልቃሪዓ ይላል። ከዘበት አስተባበለች ማለት ነው። ከዘበት አስቱ የሰሙድ ጎሳ እነኚህ ከመዲና 380 ኪሎ ሜትር ወደ ሰሜን ምዕራብ ሂጅር የሚባል ቦታ ላይ ይኖሩ የነበሩ ሰዎች ናቸውና እነሱ ናቸው ከዘበት ሰሙድ ወዓዱን ቢልቃሪዓ ይላል። እዚህ ቦታ ላይ አልሐቃ ብሎ አላህ ሱብሓነሁ ወተዓላ አልሐቃ አለ። እርግጠኛይቱ መልሐቃ ማነች? እሷ አልሐቃ ማለት ወማ አደባል ምን አሳወቀህ አለ። አልሐቃ ሲባል ምን አሳወቀህ ለሚለው መልሱ ምንድነው? አልሐቃማ እሷ ቂያማ ነች፣ የፍርዱ እለት ማለት ነው። ከዛን አላህ ስብሐነሁ ወተዓላ ለዚህ ምን ብሎ መልስ ሰጠ? ከዘበት ሰሙዱ ሰሙዶች አስተባበሉ ይላል። ወዓዱን አዶችም አስተባበሉ። አዶች ማለት ከኑህ ህዝቦች በኋላ ከመርከቢቱ አላህ ስብሐነሁ ወተዓላ በመርከቢቱ ከኖህ ህዝቦች መካከል ከሃዲዎችን ሲያጠፋ ከነሱ መካከል ሙእሚኖችን አትርፏል። አላህ ስብሐ ወተዓላ ከነሱ ሲወልዱ ሲዋለዱ የተገኙት ነገዶች ናቸው፣ አዶች ማለት ከአዶች ሲጠፉ ደግሞ የተረፉት ሰሙዶችን አስገኙ ማለት ነው። ሲወልዱ ሲዋለዱ እና ከዘበት ሰሙዱ ሰሙዶችም አስተባበሉ። ሳሌሕ የሚባል ነብይ ተልኮላቸው ነበረ ሂጅር ላይ ወዓዱን አዶችም እንደዚሁ አስተባበሉ ይላል። አዶችም እንደዚሁ አስተባበሉ በምን ቢልቃሪዓ ይላል። ቃሪዓ ማለት ልብን የምታንኳኳ ማለት ነው። ቀርዓ ማለት አንኳኳ ነው። የቅረዑ ያንኳኳል፣ ቀርዓን ማንኳኳትን። ስለዚህ ቢልቃሪዓ አለ ልብን በምታንኳኳው ቅያማ ማለት ነው። ቅያማ ልብን ታንኳኳለች። ቅያማ ልብን በድንጋጤ ታሸብራለች። የሰዎች ሁሉ መጥፎ ስራን የሰሩ ዋ ጉዳችን የሚሉበት እለት ስለሆነ ነው። አላህ ቃሪዓ ይላታል። ታዲያ ከዘበ ሰሙድ አዱን ቢልቃሪዓ አለ። ፈአማ ሰሙዱ እንዴት እንዴት ነው ያስተባበሉት? ካስተባበሉ በኋላ መደምደሚያቸውስ እንዴት ሆነ? ሰሙዶችማ አለ ፈኡህሊኩ እንዲጠፉ ካጠፋ ነው። ኡህሊከ ደግሞ ተጠፋ ማለት ነው። ፈኡህሊኩ ተጠፉ፣ እነርሱ እንዲጠፉ ተደረጉ። በምን ቢጣጊያ ይላል ጣግያ ማለት ድንበር የዘለለች ማለት ነው። ነች እሷ? ያችማ የመላይካ ጩኸት ነበረች። አላህ ስብሓነሁ ወተዓላ የሰሙድ ህዝቦችን እነሱ ባፈነገጡ ጊዜ ጅብሪልን አለይሂ ሰላም ልኮ ጩህባቸው ሲል አዘዘው። ከዛ በኋላ በተፈጥሮ የሰው ልጅ ሊሰማው የማይችለው እንትን አለ። በ kilohertz ነው የሚለካው የድምፅ ሞገድ ማለት ነው sound wave sound wave ን በጣም ሲያንስ የሰው ልጅ የማይሰማው አለ። በጣም ሲበዛ ደግሞ የሰው ልጅ ነርቭን ይበትነዋል ማለት ነው። የሳውንዱ ዌቭ የሳውንዱ ማዕበሉ ማለት ነው። የ sound ኡ ሞገድ የሰውነቱ የጭንቅላቱ ነርቭ ይበጥሰዋል፣ ይበትነዋል እና በ sound ኃይል የጭንቅላት ነርቭ ruptured ይሆናል፣ ይቆራረጣል። ነርቭ ተቆረጠ ማለት ደግሞ የሰው ልጅ ምን ይሆናል መኖር አይችልም ማለት ነው so የሰው ልጅ auditory nerve በሚባል የነርቭ አይነት ከጆሮ ወደ ጭንቅላቱ መልእክት ይሄዳል ግን በዚህ በ auditory nerve የሚያልፈው wave ወይንም የ sound የድምጽ ሞገድ ከመጠን በላይ ከሆነ የሰው ልጅ ይገለዋል ማለት ነው ይገለዋል እና ለምሳሌ በረሮ ማጥፊያ sound emit የሚያደርግ sound የሚረጭ እንትን አለ። ከበረሮቹ የመስማት አቅም በላይ ይረጭና በረሮቹን ይጥላቸዋል ማለት ነው፣ ይገላቸዋል። እና ሰሙዶችም እንደዚሁ አላህ سبحانه تعالى መላእክቶችን ልኮ ጩህባቸው አላቸው። ከዛ እነሱ ባሉበት ቀበሌ ያ ጩኸት በሚሰማበት ጊዜ በጣም ድንበር የዘለለ ጩኸት ነበርና እዛው ባሉበት ክፍርር ብለው ቀሩ ማለት ነው። ይሄ ነው። ወአማ አዱን አዶችሳ በምን ተጠፉ ቢባል ፈኡህሊኩ ተጠፉ ቢሪሕን አለ። ሪህ ማለት ንፋስ ማለት ነው። ሶርሶሪን አለ። ሶርሶር ማለት ደግሞ ድምፅ ያላት የምትንሻሻ የምትል እና የምታፏጭ አይነት ሶርሶር ይባላል። የምትንሻሻ ማለት ነው። بريح አለ ሶርሶሪን አለ ይሄ ምንድነው بريح صرصر ማለት ኤ አለ شديدة السموم ተብሏል شديدة السموم ወይንም برد ተብሏል أي صوت ተብሏል ድምፁ በጣም ኃይለኛ የሆነ ነው ቀጥሎ አትያ አለ አትያ ማለት ደግሞ አቲ ማለት ድንበር የዘለለ ማለት ነው ኢትያን ይባላል እና አትያ ኃይለኛ የሆነች እና የተጠፉት በምንድነው አዶች መን አሸዱ ሚና ቁወተን ከኃይል በኩል ከኛ ይበረታ ማን አለ ይሉ የነበሩ ሰዎች ናቸው። መን አሸዱ ሚና ቁዋ ና በጣም ረጃጅሞች ትላልቅ ዛፎችን እንደ አረም ይነቅሉ የነበሩ ትላልቅ ቋጠኞችን እንደ ትናንሽ ጠጠር ድንጋዮች መወርወር ይችሉ የነበሩ ሰዎች ናቸው ይባላል። አዶች እንደዛ ግዙፎች የነበሩ ሰዎች በአላህ በመካዳቸው እና በጉልበታቸው በመተማመናቸው አላህ ስብሓነሁ ወተዓላ ደግሞ የበታችነታቸውን ያነሱ መሆናቸውን ሊያሳያቸው በንፋስ ነው ደግሞ ያጠፋቸው። ለባንስ አውሎ ንፋስ ነበረ። ይህች ንፋስ አላህ ስብሓነሁ ወተዓላ ምን ይላል በሱረቱል ቀመር እና ማ ምን ይላል አላህ ማ ተዘሩ ሚን ሸይን አተት ዓለይህ ኢላ ጀዓለትሁ ከረሚም ይላል እሷ የደረሰችበትን ነገር ሁሉ ስብርብር አድርጋ የምትጥል ቢሆን እንጂ አትተውም ይላል። ሱብሃንአላህ። ታዲያ ቢሪሕን አለ ሰርሰሪን ምትንሻሻ አትያ በጣም አይለኛ በሆነች አስተጠፉ። እንዴት ሰኸረሃ አለይህም። ሰኸረ ማለት አገራ ማለት ነው። ሰኸረ ላከ ማለት ነው። ሰኸረሃ አለይህም በእነርሱ ላይ አላህ ላካት። ሰብዐ ለያልን ሰባት ሌሊቶችን ይላል። ወሰማንየተ አያሚን ስምንት ቀኖችን ይላል። ሰብዐ ለያልን ሰባት ሌሊቶችን ወሰማንየተ አያሚን ስምንት ቀናትን አላህ ላከባቸው ሑሱመን አለ ሙተታቢዓን ማለት ነው። ተከታታይ አድርጎ ከብቸው ከዚያንስ ፈተረል ቀውማ ፈተረል ቀውማ ሰዎችን ታያለ ፊሃ በዛች በንፋስ ውስጥ ሆነው ወይንም በዛ በመንደር ውስጥ ሆነው ሰርዓ ይላል የወዳደቁ ማለት ነው። ሰርዓ የወዳደቁ ሆነው ታያቸዋለ። ከአነሁም ወድቀው ስታያቸው እንዲህ ይመስላሉ አለ። ከአነሁም አዕጃዝ አዕጃዝ ማለት ያረጁ ቅጠላቸው ለምለም ያልሆነ ማፍራት የማይችሉ أعجاز እነኚህ ጉቶች ይባላሉ። أعجاز نخل አለ። نخل ማለት ዳት ፓልም የተምር ዛፍ ነው ኻዊየቲን አለ خاوية ማለት ደግሞ ውስጣቸው የተቦረቦረ ማለት ነው እና እስኪ በምንድን ነው አላህ የመሰላቸው እነኚህ ሰዎች ካሉበት ቦታ أين المفر የት ነው ማምለጫው የት ነው መሸሸጋው ብለው ሲሉ የተላከችው ንፋስ ከየጓዳ ጉርጓዳው እየነቀለች እየመነጠቀች ከዛ ወደ ሰማይ ትልካቸዋለች ሰማይ ላይ ሰባት ሌሊትና ስምንት ቀናትን ሲንሳፈፉ ከከረሙ በኋላ በድንገት ያቺ ንፋስ ቀጥ ትላለች። ከዛ ከተዘጉ መብትን ይላሉ። አንገታቸው ለብቻ ሆድቃቸው፣ ከዛም ርዝመታቸው እንደ ተምር ተመሰለ። እንደገና ደግሞ በምን የተምሩ ጉቶ ማለት ነው። ኻውያ ለምን አለ? ሆድቃቸው ከውስጣቸው ስለተዘረገፈ። ለዚህ ከነቁመታቸው እዛ ተዘርግፈው ከዛን አላህ ምን አለ ሰረዓ አለ የወዳደቁ ሆነው ታገኛቸዋለህ ስብሓንላህ ማንም አልተረፈ ፈሀል ለሁም ሚን ባቂያ አለ ከዛን አላህ ፈሀል ለሁም ለእነሱ ታይላቸዋለህን ሚን ባቂያ አለ ቀሪ ማለት ነው የተረፈ የቀረ ታይል ከእነሱ መሃል ከሃዲን ሁሉ አላህ ስብሓን ወተዓላ በዚያ መልኩ ባዶ አደረገው በዛ መልኩ በዜሮ አባዛው ጀለ ወዓላ ከዚህ ቀጥሎ አላህ ስብሓነሁ ወተዓላ ምን ይላል? ወጃአ ፊርዓውኑ ወመን ቀብለሁ ወልሙእተፊካቱ ቢልኻጢ አለ። وجاء فرعون جاء ማለት جاء ب አመጣ ተገበረ ማለት ነው። وجاء فرعون ፈርዖን ተገበረ። ومن قبله ከሱ በፊት የነበሩ ከሃዲያንም والمؤتفكات ምድርም በእነርሱ የተገለበጠችባቸው እነርሱ የሰዱም ህዝቦች ናቸው፣ የሉጥ ህዝቦች ቢልኻጢአ አለ ወንጀልን ሰሩ። ኻጢአ ማለት ወንጀል ነው። አልኻጢአቱ ምንድነው? ምንድነው? ፊዕላቱን ዛቱ ኸጠኢን ማለት ነው። ስህተት የተሞላባቸው ስራዎች ናቸው፣ መዓሲ ናቸው እና ወንጀልን ሰሩ ይላል። ፈዓሰው አመፁ ረሱለ ረቢህም የጌታቸውን መልእክተኛ አመጹ አላህ ወደ እነሱ የላካቸውን መልእክተኞች አመጹ ፈአኸዘሁም አላህ ያዛቸው አኽዘተን አለ መያዝን ራዲየተን አይ ሸዲደተን ከባድ ጠንካራ የሆነ መያዝን አላህ ያዛቸው። ከዛን አላህ ምን ይላል? ኢና ይላል ሰዎች ወይ ስሙ እያለ ነው አላህ ኢና እኛ ለማጠገል ጠገል ማኡ لما طغى الماء وهاو دنبر بزلل غزي طغى ማለት دنبر زلل لما طغى الماء وهاو دنبر بزلل غزي يتنياو وها بنوح زمن ينبر وها الله سبحانه وتعالى بسوره القمر لا ففتحنا عليهم ما نو ففتحنا ابواب السماء بماء منهمر وفجرنا الارض عيونا فالتقى الماء ويلا ፈፈተሕና አብዋበ ሰማኢ የሰማይን ደጃፎች ከፋፈትም ቢማኢን ሙንሃሚር በሚገፋተሩ ኃይላት ወፈጀርነል ልአርض ዑዩና ምድርንም እንደዚሁ በምንጮች አፈለቅናት ፈልተቀልማኡ ሁለቱ ውሃዎች ተገናኙ። ከሰማይ የሚወርደውና ከስር ከስር የሚፈልቀው ማለት ነው እና ምን ይላል አላህ እና ለማ ማኡ እኛ ውሃው ድንበር በዘለለ ጊዜ ሐመልናኩም አሳፈርናችሁ ፊል ጃሪያ ይላል። ጃሪያ ማለት የምትንሻለል ማለት ነው። ታንኳ መርከብ፣ በመርከቢቱ አሳፈርናችሁ። ታዲያ ይህን ለምንድን ነው የምንነግራችሁ? ይላል አላህ ሊነጅዐለሃ ለኩም ለእናንተ ልናደርጋት ዘንድ ነው። ተዝኪረተን ተዝኪራ ማለት መመከሪያ፣ መገሰጫ። እነኛ ሰዎች አጥፍተው አፈንግጠው በአላህ ክደው ይሄ ነገር ደረሰባቸው። እኛም ነግበኔ እንበል የካድን ያፈነገጥን እንደሆነ አላህ እነሱን በቀጣበት መልኩ እኛንም ይቀጣል ስንል ልንመከር ልንገሰስ ተገቢ ሆነ ማለት ነው። ተዝኪረተን መመከሪያ ልናደርጋት ዘንድ ወተዕያሃ ትሸመድዳት ዘንድ ነውም ይላል። ትሸመድዳት ዘንድም ነው ኡዙኑን ዋዕያ ይላል። ሸምዳጅ ወይንም ጠባቂ የሆነች ጆሮ ጠብቃ ታቆያት ዘንድ እኔ እንዲያለ ያለ ነገር ሰምቻለሁ እኔም ተመከርኩ ሌሎቹም ይመከሩ ብሎ ለሚል ሰው መመከሪያና መገሰጫ ትሆን ዘንድ እነግራችኋለን ይላል አላህ። ታዲያ ይህ እንዲህ ሆኖ ሳለ የመጨረሻ ዜና አለ። በመጨረሻው ጊዜ የመጨረሻው ዜና ምንድነው? ይህች ምድር ዛሬ እንዲህ እንዳላማረባት በምድር ውስጥ ያሉ ሙእሚኖች በምድር ውስጥ ያሉ የአላህ ባሮች እነሱ ከምድር በሳሱ ጊዜ አላህ Subhanahu Ta'ala ድሮም ምድርን ሰላም የሚያደርጋት ለባሮቹ ሲል ነው። በምድር ላይ እሱ የተመለከ ጊዜ እንደሆነ እንደሆነ ነው። ይሄ ባልሆነበት ጊዜ ግን የአላህ ባሮች በምድር ላይ ቁጥራቸው ሲያንስ እነኛ ያሉት አንዲት መልካም መዓዛ ያላትን ንፋስ እያሸተቱ ያሸልባሉ። ከዛ በኋላ በምድር ላይ ሽሪር የሆኑ በጣም ተንኮለኛ እና ከይስ የሆኑ ሰዎች ይሞላሉ። እነኚህ ሰዎች በመልካም አያዙም፣ ከመጥፎ አይከለክሉም። እንደውም ከነርሱ መካከል የተሻለ የሚባለው ሰው ሰዎች እዚህም እዛም ዜና ሲሰሩ እስቲ ምን አለ ትንሽ ፈቅ ብትሉ ይላል እንጂ ዜና ሐራም ነው አይባልም። በጊዜው ሰላት ተረስቶ፣ ዘካ ተረስቶ፣ ጾም ተረስቶ፣ ሐጅ ምናምን ተረስቶ ሰዎች እንደው በመልካም ማዘዝ አቁመው ከመጥፎ መከልከል አቁመው እንደው ከመስመር ውጭ የሆኑና ሰዎች በሙሉ ከዛን በአላህ ክደው አላህ የሚጠላውን ሌት ተቀን ይተገብራሉ፣ ኸምር ይጠጣሉ፣ ዚናን እንደው እንደ ከብት ይዳራሉ ማለት ነው። እንዲህ በሚሆንበት ሰዓት አላህ ስብሐነሁ ወተዓላ ምድርን ሊያቆያት አይፈልግም። ያን ጊዜ ቅያማ ደርሷልና ኸይረኞች ከዚህ በፊት አልፈዋልና ኸይረኞችም ሸረኞችም አላህ ስብሐነሁ ወተዓላ ፊት ቀርበው እንዲዳኙ አላህ ስብሐነሁ ወተዓላ ስለሚፈልግ ያኔ ምድር እንዲያበቃላት ያደርጋል እና በጡሩምባ ይጀምራል የቅያማው እንቅጥቃጤ። ይህንን ነው አላህ ሚነግረን። ፈኢዛ ኑፊኸ ፊ ይላል። በጡሩምባውም በሚነፋበት ጊዜ ነፍኸቱ ዋሒደቱን አንዲት ንፊ በምትነፋበት ጊዜ ወሑሚለት ልአርዱ ወልጅባሉ ተራ አልአርዱ ምድርና ወልጅባሉ በላዩ ላይ ያሉ ተራሮች ሁሉ ሑሚለ ይላል። ሑሚለ ማለት ከቦታው ተንቀሳቀሰና ወደ ሌላ ቦታ ተዛወረ ማለት ነው። ከዛ ከዛ ቦታ ይንቀሳቀሱና ፈዱከታ ይሰባበራሉ። ደከተ ዋሂደተን አንድ መሰባበርን ይሰባበራሉ፣ አይተርፉም፣ ትቢያ አቧራ ይሆናሉ ይላል። ፈየውመኢዝን በዚያን ዕለት ወቃዓት ልዋቂዓ የምትከሰተዋ ተከሳችቱ ትከሰታለች። ማነች እሷ? እሷማ የቅያማ የቅያማ የቅያማ ክስተት ነች እሷ ወንሸቀት ሰማኡ ሰማይም ትሰነጣጠቃለች። ፈሂያ እሷ የውመ የውመኢዚን በዚያን እለት በቂያማ እለት ዋሂየቱን ደካማ ትሆናለች። ዛሬ ወበነይና ፈውቀኩም ሰብዓን ሽዳዳ ይላል አላህ ሱብሓነሁ ወተዓላ። ከበላያችሁም ሰባት ጠንካራ ግንቦችን ገነባን ብሎ ነበረ። ታዲያ ያኔ እነኚህ ጠንካራ የሚባሉ የነበሩ ትላልቅ ግዙፍ የሆኑ ሰማያት ነብዩ ሰለም አጠት ሰማ ወሁቀ ለሃውት ሰማይ ተንሳጠጠች ልትንሳጠጥም ይገባታል። የአራት ጣት ማስቀመጫ ቦታ የለም በሱ ቦታ መልአክ የሚሰግድ ቢሆን እንጂ ይላሉ። ታዲያ እንዲህ በመላይኮች ብዛት የተጨናነቀችው ሰማይ የቂያ ማለት እነኚህን መላእክት የተሸከመችው ሰማይ ሁሉ ሰማይ ባዶ ትሆናለች፣ ደካማ ትሆናለች። እሷ ላይ ያሉ መላእክትስ ወዴት ይሄዳሉ ቢባል ወልመለኩ አላ አርጃኢሃ መላይኮች በሰማይ ጫፍና ጫፍ ላይ ይሆናሉ። ብዙዎቹ ይወርዳሉ፣ በሰማይ ጫፍና ጫፍ ይሆናሉ ይላል። ሰማይ መካከሏ ሽንቁርቁሯ ስለሚበዛ ማለት ነው። ወያህሚሉ አርሽ ረቢካ የጌታህንም አርሽ ዙፋን ይሸከማሉ። ወያህሚሉ አርሸ ረቢካ አለ ፈውቀሁም ከበላያቸው የውመይዚን በዛን ዕለት ሰማንያ ስምንት አለ ስምንት ምን ስምንት ቡድን ነው ወይስ ስምንት መልአክ ነው? ይሄ አልተለየም ብለዋል። ብቻ ስምንት ብሏል። ስምንት ምን የመላይካ ቡድን ነው ወይስ መላይካ ነው? ብቻ እነኚህ የአላህን ስብሐነ ወተዓላ አርሽ ይሸከማሉ። በምን መልኩ አላህ ስብሐነ ወተዓላ ብቻ ነው የሚያውቀው ማለት ነው። ታዲያ የውመኢዚን በዚያን እለት ይላል አላህ ቱዕረዱነ እናንተ ትቀረባላችሁ ይላል አላህ ፊት ትቆማላችሁ፣ ትቀረባላችሁ። ላ ተኽፋ አትደበቅም፣ ሚንኩም ተናንተ ካፊየቱን እንደው ትደበቃለች የምትባል ስራ እንኳ ትንሽቷ እንኳ አትደበቅም፣ ተለይታ በይፋ ትታወቃለች ይላል። ታዲያ ስራ በይፋ በሚታወቅበት ጊዜና ምንም መደባበቅ በማይኖርበት ጊዜ ሰዎች በሁለት ይከፈላሉ። ከፊሎች ኪታባቸውን በቀኝ እጃቸው ይቀበላሉ፣ ከፊሎች ደግሞ ኪታባቸውን በግራ እጃቸው ይቀበላሉ። ታዲያ በግራና በቀኝ ኪታባቸውን ከሚቀበሉ ሰዎች መሃል ፈአማ መን ኡትየ ኪታበሁ ኪታቡን የተሰጠ ሰው ቢየሚኒሂ በቀኝ እጁ ኪታቡን የተሰጠ ፈየቁሉ ብሎ ይላል ሃኡም ይኸውላችሁ ማለት ነው። በአረብኛ ሃኡም ማለት ይኸውልህ ማለት ነው። ሃኡም ይኸው ይቅረኡ ኪታቢያ ኪታቤን አንብቡልኝ ብሎ ይላል። ማለት ጥሩ ውጤት የተመዘገበበት ካርድ ይህና ለአንደኛ ወጥተሃል፣ እንዴት ያምራል ማርክህ የተባለ ተማሪ ያንን ማርኩን ማሳየት ይፈልጋል። ግን ውጤቱ የተበላሸበትና ጉድ የሆነ ተማሪ ደግሞ ሰው እንዲያይበት አይፈልግም፣ ይሸሽጋል ማለት ነው። ይሄ ሰው ልጅ ጠቢያ ነው እና ኪታቡ ያማረለት ስለሆነ ወንጀሉ ከመሃሉ ተሰርዞ ተሰርዞ በእስትግፋር እና በአላህ ራህማ መልካም ነገር ሁሉ የሞላበት ስለሆነ ያኔ ሰዎች አይተው እሱንም እንዲያደንቁት ይፈልጋል። ያኔና ሃኡም ይኸው ይቅረኡ ኪታቢያ ኪታቤን አንብቡ ይላል። ኢኒ እኔ እኮ ዘነንቱ እኔ የቂን ብዬ ነበር። ዘን ቢማዕነል የቂን ነው፣ እርግጥ ብዬ ነበር ይላል። በቁርአኑ ዘን የሚለው በየቂን ይመጣል። እርግጥ ብዬ እኮ ነበር እኔ አኒ ሙላቂን እኔ ምገናኝ መሆኔን ሒሳቢያ እንዲህ ያለው ግምገማዬን የምገናኝ መሆኔን እኔ ዱንያ ላይ ሳለሁ ራሱ እርግጠኛ ነበርኩኝ ይላል ይህ ሰው ፈሁወ እሱ ፊ ዒሸት ራዲያ ፊ ዒሸት ራዲያ በተወደደችና በተቀደሰች ኑሮ ውስጥ ነው የሚሆነው የቂያ ማለት ፊ ጀነቲን በአትክልት ስፍራ ውስጥ አልየቲን ከፍ በተደረገች ይላል አሊያ የሚባለው አሊየቱል መቃም እንደው ደረጃዋ ከፍ የተደረገ እንደገና አልየቱል መካን እንደገና ቦታዋ ራሱ ከፍ ያለ ነው ፊ ጀነቲን አሊያ ይላል ቁጡፉሃ ቁጡፍ ማለት ፍራፍሬዎቿ ማለት ነው ቁጡፉሃ ፍራፍሬዎቿ ዳንየቱን እጅግ ቅርብ ናቸው እንዴት ያሉ ቅርብ ሰውየው በሚቀመጥበት ጊዜ በሚቀመጥበት ልክ ሲጋደምም ዝቅ ሲቆምም እንዳጎነብስ ከፍ ያሉ ናቸው እንዲህ አድርጎ አላህ Subhanahu Ta'ala ለሰውየው ቁጡፏ ዳንያ ይላል። ፍራፍሬዎቿ ቅርብ ናቸው። አንዳንድ ጊዜ ፍሬው ተፈልጎ ላይ ይሰቀልና በምን አድርጌ ላውርደው ያማረኝ ይቅር ይባላል። ይሄ ግን እያማረኝ ይቅር የሚባል አይደለም። ንያ ብቻ ታለ ፍራፍሬዎቹ ይቀርባሉ ማለት ነው። ኩሉ ብሉ ይባላሉ። ወሽረቡ ጠጡ፣ ሀኒአን የምስራች ይባላሉ። ቢማ አስለፍቱም ባሳለፋችሁት ምክንያት ፊል አያሚል ኻሊያ ኻሊያ ማለት ያለፉ ማለት ነው። ጋቢራ ማለት ነው። ማዲያ ማለት ነው። ባለፉት ቀናት እነማን ናቸው? ያለፉት ቀናት ሲባል የዱንያ ቀናት ናቸዋ፣ አልፈዋል እነርሱ። ስለዚህ በእነኛ ባለፉት የዱንያ ቀናት እናንተ ተግታችሁ ስለሰራችሁ ሌሎቹ በእድሜያቸው ሲያሾፉና ሲሳለቁ እናንተ ግን ከባድ ነገር ከፊት ለፊት ይገጥመናል ብላችሁ ተግታችሁ ታግሳችሁ በአላህ መንገድ ላይ በመቆማችሁና ሰብር በማድረጋችሁ ሄ ይገባችኋል ይባላሉ። በሌላ ቦታ ላይ ሰላሙን አለይኩም ጢብቱም ሰላሙን አለይኩም ቢማ ሰበርቱም በመታገሳችሁ ለዚህ ታላቅ ቁም ነገር ደረሳችሁ እና ሰላም በእናንተ ላይ ይስፈን ይሏቸዋል መላይኮች ተየደጃፉ እየገቡ ይላል። እንዲህ ከሚባሉ ሰዎች አላህ ያድርገን ያ ረበል ዓለሚን اللهم اجعلنا منهم اللهم اجعلنا منهم اللهم اجعلنا منهم اللهم اجعلنا ممن يؤتى كتابه بيمينه يا ذا الجلال والإكرام وممن يأكل من قطوف الجنة يا ذا الجلال والإكرام وممن يعيش في عيشة راضية في جنات عالية يا ذا الجلال والإكرام يا حي يا قيوم برحمتك نستغيث الله تنني سوى شادر إن شاء الله فالآية التي نبدأ بها درسنا الآن هي الآية الخامسة والعشرون من سورة الحاقة وأما ألا وأما من أوتي كتابه بشماله يا أما كتاب بقراجو يتقبل إلى انديت يا عندنا سونو كحاد ሁለተኛ አፈንጋጭ፣ የአላህን ባሮች ያሰቃየ፣ የአላህን ባሮች ሙእሚኖች ስለሆኑ ብቻ እሱም ግብራበሮቹም አንድ ላይ ተባብረው የአላህን ባሮች ያሰቃዩ ማለት ነው። ስንት ተሰቃይተዋል የአላህ ባሮች ጌታችን አላህ ነው ማለታቸውን እንጂ ሌላ ምንም መጠፋት አላጠፉም ይላል አላህ። በእሳት ለበለቧቸው። ሱረቱል ቡሩጅ ላይ አይተናል። ቁቲላ አስሐቡል ኡኽዱድ ይላል። ፈርዖንና ግብረ አበሮቹ በፈላ ዘይት ውስጥ ሰዎችን ይጨምሩ የነበሩ ናቸው። ከፊሎች ሶስት ቀን አራት ቀን አንበሳን ያስርቡና ከዛን ሰው ይሰጧቸዋል። ያንን ሰው ውጭቅጭቅ አድርጎ አንበሳው ሲበላው እነሱ ተዳርዳር ቆመው ያሽካካሉ። ከፊሎች ደግሞ ባሪያን ያጋድላሉ። የሚዋደዱ ጓደኛሞች ሰይፍ ይሰጡና በቃ መሞቱ እንጂ ሌላ ምንም የለህም ይባባላል። እዛ ሲገዳደሉ እነሱ ደግሞ እንትን ይላሉ፣ ይስቃሉ። ስንትና ስንት ግፍ ተሰርቷል በምድር ላይ ማለት ነው እና አልመከር፣ አልገሰጽ፣ አልመለስ ያለ ስንትና ስንት ማን አለብኝ ባይ ጥጋበኛ አለ። ይህንን ነው ታዲያ አላህ የቂያ ማለት ይሄ ነው የሚገጥመው የሚለው ወአማ መን ኡቲየ ኪታበሁ ኪታቡን የተሰጠ ሰውማ ይላል ቢሽማሊሂ በግራ እጁ በግራ እጁ ኪተቁሉ ይላል ያ ለይተኒ ይላል። የጸጸትና የቆጨት ቃል ነው። ያ ለይተኒ ዋለኝ እኔ ምን አለ ይላል። ይሄ የምኞት መግለጫ ነው። ያ ለይተኒ ለምኡተ ኪታቢያ ይህን የስራ መዝገቤን ባልተሰጠው ምን አለ ባላየሁት፣ ወለም አድሪ ባላውቅስ ምን አለ ማ ሒሳቢያ ሂሳቤ ማለት ነው። ሂሳቢያ ይላል። ሂሳቤ ምን እንደሆነ ሂሳቤ ምን እንደሆነ የስራ ድርሻዬ ደሞዝ ድርሻዬ ምን እንደሆነ ሂሳቤ ግምገማዬ ምን እንደሆነ ምን አለበት ባላወቅኩ ይላል እና ደራ የድሪ ነው ወለም አድሪ ማ ሂሳቢያ አለ ሂሳቢያ የደሞዜ ግምገማዬን ባላወኩኝ ምን አለ ይላል። የጸጸት ቃልን ያሰማል ማለት ነው። ወለም አድሪ ማ ሒሳቢያ ይልና ያ ይላል። ለይት የሚለው በአረብኛ የምኞት መግለጫ ነው። ያ ለይተሃ ምን አለ እሷ ያች ይላል ማነች እሷ ሄል መውት ሞት ነች። ያ ለይተሃ ካነት ልቃድያ ምን አለ ያቺ ሞት ሞት የምትባለዋ ነገር ቃዲያ አለ። ያ ለይተሃ ካነቲል ቃዲያ ምን አለ እሷ የሁለመናዬ ማብቂያ መደምደሚያ በሆነች። ምን አለ ከሞት ባልተነሳው፣ ምን አለ ባልተቀሰቀሱ፣ ምን አለ አፈር ሆኜ በቀረው ብሎ ይላል ማለት ነው። ያ ለይተሃ ካነቲል ቃዲያ ሀብታም የነበረ አፈንጋጭ ሁሉ ነገር በእጁ የነበረ አላህ እንዲህ የተዋጋ የነበረ ሁሉ ነው ማአግና አላተረፈኝም አኒ ይላል ከኔ አላተረ ከኔ የገፈተረው ነገር የለም አላተረፈኝ አላብቃቃኝ ምኔ ማልያ ይላል ገንዘቤ የነበረኝ ንብረቴ ያ ሁሉ ንብረት ቆጥር አልነበረም የታል ዛሬ ይላል ሀለከ አኒ ሱልጣንያ ሱልጣኒ ይላል ችሎታዬ በሙሉ ሳዝ አሽከሮቼ ታዝዙኝ ነበረ ሰው ይሽቀዳደም ነበረ ተሽቀዳድመው ሰው እንትን የኔን ትእዛዝ ይፈጽሙ ነበረ። ሀለከ አኒ ጋበ አኒ ከኔ ራቀ። የታለ ችሎታዬ? የታለ የኔ የማዘዝ አቅሜ? የታለ ስልጣኔ ይላል። ከዛን አላህ ሁዙሁ ያዙት ይላል። ፈጉሉሁ እሰሩት ይላል። ሱመ አልጀሒመ ከዛንም ጀሃነምን ሰሉሁ አድኺሉ አስገቡት ይላል። ሱመ ከዚህ በኋላ ደግሞ ፊ ሲልሲለቲን በሰንሰለት ይላል። ዘርዑሃ እርዝመቷ ሰብዑነ ዚራዓን ሰባ ክንድ በሆነ የብረት ሰንሰለት ፈስሉኩ አስገቡት ይላል። ይህን ጊዜ መላይኮቹ ይህን ጥጋበኛ ሁሉ እየተሽቀዳደሙ በዚህ በብረት ገመድ ጥፍንግ አድርገው ያስሩታል። ኢነሁ ይላል አላህ ይህ ሰው ካነ ነበር ላ ዩእሚኑ የማያምን ነበር ቢላህ ልዓዚም በታላቁ በሀያሉ አላህ የማያምን የካደ ነበረ ወላ የሑዱ ሰዎችንም የማይቀሰቅስ ነበር አላ ጣዓሚ ልምስኪን ምስኪንን በማብላት የማይቀሰቅስ ነበረ ምስኪንን እናብላ እንርዳ ሲባል እሱ ተሳታፊነት የለውም፣ ሰዎችን አልነሳሳም፣ ለምስኪን አይቆረቆርም። ሱብሃንአላህ። ከዛን አላህ ምን ይላል? ይሄ ካዲ፣ ይሄ አፈንጋጭ ፈለይሰ ለሁ ልየውመ ዛሬ ለእርሱ የለውም ሃሁና እዚህ ቦታ ላይ ሐሚሙን ዘመድ የለውም ይላል። ሐሚም ዘመድ ነው የቅርብ ዘመድ ወላ ጣዓሙን ምግብም የለውም ኢላ ሚን ግስሊን ይላል። ግስሊን ማለት ምንድን ነው? ያ አላህ በጣም ዘግናኝ የሆነ ነው። እኽወቴ ወአኸዋቴ ዛሬ ያ አላህ ነው ፍርድህ ቆየ ያሰኛል። ዱንያ ላይ የሚሰራው ግፍ ማለት ነው። ሱብሃንአላህ አንድ ክስተት ልንገራችሁ። ሰርቦች የቦስኒያ ሙስሊሞችን በሚያሰቃዩበት ጊዜ የቦስኒያ ሙስሊሞች በቃ ሙስሊሞች ስለሆኑ ብቻ ይታረዱ ነበር። ሙስሊሞች ስለሆኑ ብቻ ህፃናት እንኳን ሳይቀር ሰርቦቹ ካፊሮቹ አይገረዙም። ሙስሊሞቹ ስለሚገረዙ ህፃናቱን እንኳ ሱሪ እያስወለቁ የተገረዙ ከሆኑ በዛው ይገሏቸው ነበር። genocide ነው የተፈጸመው። አውዙ ቢላ እና ሰርቦች አንድ ጊዜ ቦስኒያ ውስጥ ይገቡና አንዲት ቦስኒያዊ ሴት ድስት ጥዳለች። ልጆች አሉ፣ አባት ሞቷል፣ በሰርቦች ተገሏል። ከዛ በኋላ ሰርቦች barbaric action ይፈጽማሉ። ይሄ ድስት የጣድሽው ስጋ አለው ወይ ይሏታል። የለውም ትላቸዋለች። ከዛን በሳንጃ ትንሽ ልጇን ያርዱትና እዛ ድስት ውስጥ ይከቱታል። ቀቀሉት። ዋይ ለምን? ሙስሊም ስለሆነች ብቻ ልጇ ሙስሊም ስለሆነ هكذا እንደዚህ ያለ ግፍ ስንትና ስንት አለ ማለት ነው በአላህ ባሮች ላይ ተፈጽ سبحان الله። አደ እንደዚህ ያሉ ጥጋበኞችን ነው አላህ ልካቸውን ይሰጣቸዋል። ለማንኛውም ወላ ጣዓሙን ወላ ጣዓሙን ምግብም የላቸውም የለውም እንዲያለ ሰው ኢላ ሚን ግስሊን ይላል። ግስሊን ማለት ከየጀሃነም ሰዎች አካል በእሳት ይጠበስና ይቀቀልና ከነርሱ አካል እየተንጠፈጠፈ የሚወርድ እዥና መግል አለ። ያ በአንድ ጉድጓድ ውስጥ ይጠራቀምና ያ እየተቀዳ ይሰጣቸዋል። غسلين ይባላል لا إله إلا الله لا يأكله ይህን አይበላውም إلا الخاطئون إلا الخاطئون ይላል። አፈንጋጮች መንገድ የሳቱት እንጂ ይላል إلا الخاطئون። ከዚህ ቀጥሎ አላህ ስብሓነ ወተዓላ ስለ ቁርአን ይነግረናል። فلا أقسم ከባድ መሐላን እምላለሁ ይላል አላህ فلا أقسم بما تبصرون እናንተ በምታዩት የዓለም ክፍል وما لا تبصرون በማታዩትም እምላለሁ إنه እነሆ እርሱ ይላል ቁርአኑን ለቀውሉ ረሱልን ከሪም የተከበረው መልእክተኛ ቃል ነው ይላል ምን ማለት ነው ጅብሪል ነው عليه السلام ከአላህ سبحانه وتعالى ተቀብሎ ለነቢ ስ ሰለም ስላደረሰ ጅብሪል አለይህ ሰላም ያለውን ነገር ለነቢ ስ ሰለም ስላቀበለ ነዘለ ቢሂ አሩሑል አሚም ይላል። ታማኙ መንፈስ ይዞት ወረደ ይላል። ከአላህ سبحانه وتعالى ዘንድ ወደ ነቢ ስ ሰለም አስተላለፈው። ከዚያን ነዘለ ቢሂ ሩሑል አሚም ከላም አላህ የአላህን ቃል ማለት ነው እና ግልጽ የሆነ ቃል ነው። ወማ ሁወ ቢቀውል ሻዕሪን ይላል አላህ የገጣሚ ቃል እኮ አይደለም ቀሊለን ማ ትኡሚኑን ትንሽ እንኳ አታምኑምን ولا ቢቀውሊ ካሂኒን የጠንቋይ ንግግርም አይደለም ቀሊለን ማ ተዘከሩን ትንሽም አትገሰጹምን ወይንም እናንተ የምትገሰጹት ትንሹን ነው ይላል ተንዚሉ ሚን ረቢል ዓለሚን አለ ተንዚሉን የተወረደ ነው ሚን ረቢል ዓለሚን ከዓለማቱ ጌታ ከአላህ ዘንድ የተወረደ ነው አለና አላህ ወለው ተቀወለ ይህ መልእክተኛ ሙሐመድ አለይሂ ሰላም ወለው ተቀወለ ቢፈበርክ ቢቀጣጥፍ ማለት ነው ተቀወለ ማለት ይሄ ቃለ ቀውለን ንግግርን ተናገረው አለ። ወለው ተቀወለ አለይና በእኛ ላይ ቢቀጣጥፍ አለ አላህ በራሱ ላይ ባዕድ ላቃዊል እንኳን ቁርአን ሙሉን አይደለም ከቃላት ትንሹን አለ። ባዕድ ማለት ሰብ ማለት ነው። የተወሰኑትን እንኳ ትንሽ ቢቀጣጥፍና በቁርአን ላይ ቀላቅሎ በነበረ ሙሐመድ ለአኸዝና ሚንሁ ከእርሱ እንይዛለን እንይዘዋለን እርሱን باليمين على بقوة معناه بحيل ببرتات النيزو لنا على أخذه باليمين يبال على بعربي يعتبر بحيل شبت أو معناه عت أنكروا يا زو عت أنكرن أنت إلا وس النيزو نبتر إلى الله ثم كذب على لك أطعنا أنقرت أو نبرا قطع قرتنا لقطعنا أنقرت أو نبرا منه الوتين አለ الوتين ማለት የልብ መንጠልጠያ ማለት ነው ልብ ያለበት ቦታ አለ ተንጠልጥሎ ነው ያለው ከዛ ትንሽ ከቦታው ቢላወስ ሁሉ ነገር ይቆማል ይሄ ነው ለምሳሌ ሰዎች የመኪና ግጭት ሲደርስ ልብ ቦታውን ስቶ ሲወጣ ቀጥ ይላል ማለት ነው በ electric current ነው የሚሰራው በነርቭ ማለት ነው ያ ነርቭ rupture ሲያደርግ ሲቆረጥ ቀጥ ይላል ልብ መምታቱን ያቆማል ልብ መምታት አቆመ ሰውየው ሞተ ማለት ነው ለቀጣና ሚንሁ ከሱ እንቆርጣለን አልወቲን የልቡን መንጠልጠያን እንቆርጥ ነበር አለ ሙሐመድ ውሸት ቢናገር ሱብሃንአላህ ፈማ ሚንኩም ደግሞ ከእናንተ መካከል ማንም አይኖርም ሚን አሐዲን አንድም ሰው አንሁ ሐጂዚን ሙሐመድ እንዲያድርጎ በነበረ ከእርሱ ሐጂዚን አለ ተከላካይ ተው እንዲያታደርገውም የሚል ግርዶሽ የሚሆነው አያገኝም ነበረ አለና አላህ ስብሐ ወተዓላ ቁርአኑን ወኢነሁ ለተዝኪረቱ ሊልሙጠቂን አለ ወኢነሁ እነሆ እርሱ ለተዝኪረቱን መመከሪያ መገሰጫ ነው ሊልሙተቂን አላህን ለሚፈሩ ሰዎች ይላል ወኢና እኛ እናውቃለን ለናዕለሙ እናውቃለን አነ ሚንኩም ሙከዝቢን ከናንተ ከሰው ልጆች መሃል አስተባባዮች እንዳሉ እናውቃለን ይላል አላህ ወኢነሁ ይህ ቁርአን ለሐስረቱን የጸጸት ምንጭ ይሆናል አለል ካፊሪን በከሃዲዎች ላይ በቂያማ እለት የጸጸት ምንጭ ይሆናል። ወኢነሁ ለሐቁል የቂን ይህ ቁርአን እኮ ለሐቁል የቂን ለሐቁል የቂን አለ። ሐቁል የቂን ማለት ወደደው የቂን ደረጃ በሶስት ይከፈላል። የቂን የሚባለው ነገር በሶስት ይከፈላል። አንደኛ ምንድነው? አንደኛው ዒልመል የቂን ነው። በእውቀት ደረጃ በእውቀት ደረጃ የቂን ማለት እርግጠኛ በሁለተኛ ደረጃ አይነል የቂን ይባላል ሲታይ ማለት ሶስተኛ ሐቀል የቂን ይባላል። ይሄ ደግሞ በአካልም ጭምር ማለት ነው። ለምሳሌ እኛ ጀነት እንዳለ እናምናለን። ዕልመል የቂን ያ ማለት አላህ ሱብሓነሁ ወተዓላ ጀነት ከሚገቡ ሰዎች አላህ ያድርገንና ገብተን ጀነት ውስጥ ፍራፍሬዎቹን በአይናችን ስናይ አይነል የቂን ይባላል። ከዛ በኋላ ደግሞ ከፍራፍሬዎቹ ስንገምጥ ቤት ውስጥ ገብተን ስንኖር ሐቀል የቂን ይባላል። ታዲያ ይሄ ቁርአን ይላል የየቂን የመጨረሻው ነው ይላል። ወኢነሁ ለሐቁል የቂን ይላል አለና ፈሰቢሕ አጥራ ቢስሚ ረቢካ የጌታህን ስም አጥራ አልዓዚም የታላቀውን የታላቁን ጌታህን ስም አጥራ ይለናል። ሱብሓነላህ ፈሱብሓነላህ ፈሱብሓነላህ فسبحان الله من كل عيب فسبحان الله من كل آه، عجز فسبحان الله سبحان الله نا إهن لمسلال ትንሽ እንግዲህ إخوتي ያፉ በሉኝ ደካክሞኛል إيمانا وزينوا في قلوبنا وكره لنا الكفر والفسوق والعصيان واجعلنا من الراشدين اللهم وفقنا لما تحبه وترضاه وجنبنا عن كل ما تكرهه وتأباه يا ذا الجلال والإكرام يا حي يا قيوم يا حي يا قيوم يا حي يا قيوم برحمتك نستغيث اللهم انصر دينك وكتابك واجعلنا من ناصري دينك يا ذا الجلال والإكرام يا ذا الجلال والإكرام يا حي يا قيوم اللهم يمن كتابنا وارفع درجاتنا وثقل ميزاننا اللهم اختم بالصالحات أعمالنا اللهم ارزقنا الإخلاص في أعمالنا اللهم أصلح دنيانا التي فيها معاشنا وأصلح لنا آخرتنا التي إليها معادنا يا ذا الجلال والإكرام يا حي يا قيوم وفقنا لما تحبه وترضاه وجنبنا عن كل ما تكرهه وتأباه اللهم نسألك بأسمائك الحسنى وصفاتك العلى أن تدخلنا الجنة يا ذا الجلال والإكرام اللهم احفظنا بالإسلام قائمين واحفظنا بالإسلام قاعدين واحفظنا بالإسلام راقدين توفنا مسلمين والحقنا بالصالحين اللهم صل وسلم وبارك على محمد وعلى آله وأصحابه وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته